بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم آه، سمن سمنت باب باب آداب قضاء حاجة عن سبعة ستة حديث عن أنس بن مالك رضي الله تعالى عنه قال كان رسول الله صلى الله عليه وسلم إذا دخل الخلاء وضع وضع خاتمه أخرجه الأربعة وهو معلول طيب جزاك الله خيرا باب آداب قضاء الحاجة باب ማለት ምዕራፍ ማለት ወይም ደግሞ በር ማለት ነው አዳብ ማለት ስነ ስርዓት ማለት ስነ ስርዓቶች ማለት ነው ቀዷ ማለት መፈጸም መተግበር ማለት ሲሆን አልሃጃ ማለት ጉዳይ ማለት ነው አንድ ላይ ስንተረጉመው ባቡ አዳቢ ቀዳኢል ሐጃ ጉዳይን ለመፈጸም መደረግ ያለባቸውን ስርዓቶች የሚገልጽ ምዕራፍ ወይም መጀመሪያ ነው እንደማለት አደብቱሁ አደበን አንድን ሰው አደብቱሁ አደበን ከተባለ በአረበኛው بمعنى علمته رياضة النفس ومحاسن الاخلاق ማለት ነው ጥሩ ስነ ምግባርን ጥሩ ስፖርት አስተማርኩት ለማለት ይጠቀሙታል ነው አደብ የሚለው ለማንኛውም ምስጉን እንቅስቃሴ ሁሉ የሚወሰድ ስርዓት ማለት ነው የሰው ልጅ በርካታ ጸባዎች ይኖሩታል ከዛ መካከል በጥሩ ሁኔታ ተኮትኩቶ አድጓል በጥሩ ሁኔታ ላይ ተምሮ አድጓል ለማለት የሚጠቀሙት ቃል አዳብ ነው አዳብ የሚለው እንግዲህ አረበኛም አማርኛም ነው አደብ ያዝ እንላለን ስርዓት ያዝ ማለት ነው طيب አደብ አደብ ከተባለ ለአንዱ ስርዓት ነው አዳብ ከተባለ ስርዓቶች ማለት ነው ሰበብ አስባብ እንደምንለው ማለት ነው ምክንያት ምክንያቶች እንደምንለው ቀዳውል ሐጃ በማለት አረበኛ የሚነገረው ያው ግልጽ አድርጎ ላለመናገር አንድ ነገር የሚያስጠላን ነገር ብዙም አይጥምን ነገር ወይም የሚያሳፍርን ነገር ቀጥታ ቋንቋውን አይጠቀሙም አረቦችን ቢሆኑ እኛም በቋንቋችን ቢሆን ያው ነው ስለዚህ قضاء الحاجة ካሉ ሽንት ቤት ሰገራ ማለት ነው አማ የቅቡሁ ተስሪሁ ቢዚክሪሂ ስሙን ለማንሳት የሚቀፍ ወይም ደግሞ የሚከብድ ነገር ሲሆን አሽሙር ወይም አሻሚ ቃል ይጠቀማሉ ጉዳይ መፈጸም የሚለው ምን ጉዳይ ነው እዳ መክፈልም ጉዳይ ነው የሆነ ስራ መስራትም ጉዳይ ነው ሰገራን ማውጣትም ጉዳይ ነው ብዙ ነገር ያጠቃልላል ማለት ነው ስለዚህ በአብዛኝ ሐሳቡን ተብለው ይረዱታል ግን ግልጽ አይደለም እዛ ነገር ላይ ለዚህ ነገር ይጠቀሙታል ነው የሚለን ንግግርም ሊሆን ይችላል እንግዲህ ሽንት ቤት ስነ ስርዓትን የሚናገር ነው ሲለን ወደ ሽንት ቤት ስንገባ የምንለው ነገር አለ ስንወጣ የምንለው ነገር አለ ስንቀመጥ አቀማመጣችን የምንተገብረው ነገር አለ እሱ ሁሉ ስርዓት ጠብቆ መጓዝ ከእያንዳንዱ ሙስሊም ይጠበቃል ማለት ነው ለምሳሌ መራመድ አለ ከሰዎች ራቅ ብሎ ነው ሽንት ቤት መጠቀም ያለብን መሸፈን አለ መጋረጃ ነገር መጠቀም አለብን ቅርብም ከሆነ ከቦታ ቦታ መምረጥ አለብን አስተማማኝና ያው ሽንትም ተመልሶ ሰገራም ተመልሶ እንዳይነካው አስተማማኝ ቦታ መፈለግ አለበት ወደ ሽንት ቤት ሲገባ አዑዙ ቢላህ ወደ ሲመጣ ያው ምን ኹብስ የሚለው ነገር አለ ሲወጣ ጉፍራን ከሚለው ነገር አለ አቀማመጡ አለ ብዙ ነገርን ያሳያል ማለት ነው ይሄ ምን ይባላል አዳብ ስርዓት በማለት ይካተታል ነው የሚሉት ቀጥሎ ያው ሐዲሱ አነስ የአነስ ሐዲስ ነው وعن انس ማለት روي عن انس ከአነስ ተዘገበ ማለት ነው رضي الله عنه ስራውን አላህ ይወደለትና انه قال እርሱ አለ ማለትን ተዘግቧል ምን አለ كان رسول الله صلى الله عليه وسلم يا الله መልእክተኛ اذا دخل الخلاء ወደ ሽንት ቤት ወይም ወደ ሐማም ሲገቡ ወዱአ ያስቀምጡ ነበር ከመግባታቸው በፊት አውልቀው ያስቀምጡ ነበር خاتمه ቀለበታቸውን لأن فيه كتابه محمد رسول الله محمد رسول الله የሚል ጽሁፍ ስለነበረው ማለት ነው ያን ነገር ይዘው ወደ ሽንት ቤት ላለመግባት አውልቀው ይገቡ ነበረ ነው የሚለው ሐዲሱ አራቶች ዘግበውታል አቡ ዳውድ ትርሚዚ ነሳ ኢብኑ ማጀህ ወሆ ይሄ ሐዲስ ግን ማዕሉሉን በሽተኛ አድርገውታል ከዘጋቢዎቹ አንጻር በማየት ማለት ነው ማዕሉል ማለት በሽተኛ በሽታ የገባው ማለት ነው ያ በሽታ እንግዲህ ምንድነው ቅጥፈት ሊሆን ይችላል አንድ ነገር ዝም ብሎ መጫን ሊሆን ይችላል ወይም ዘጋቢው የሚጠረጠርበት ነገር ይኖራል የተለያየ ነገር ይኖረውና በዛ ምክንያት በሽተኛ ያደርገዋል ሐዲሱን ማለት ነው አንዱ ሸታም ሰው የሆነ ወሬ አውርቶ ከተገኘ ይሄ ማን ይሄን ወሬ ያመጣው ከለ እሱ ማምን እሱ ከገባበት ወሬው አይታመንም ይባላል ማዕሉል ማለት ይሄ ነው ነሳኢ ሐዲሱን ሐዲሱን غير محفوظ ብለውታል غير محفوظ ያልተሸመደደ ወይም ደግሞ ያልታወቀ ሐዲስ ነው ለማለት ነው አቡ ዳውድ منكر ነው በጣም ዘግናኝ ነው ብሎታል ዘገባውን ሙአሊፉ ያው እብኑ ሀጀር معلول ብለውታል ለምን ከተባለ ዘጋቢዎቹ ከሌ ከከሌ ከሌ ከከሌ እየተባለ የሚባለው ነገር መሃል ላይ ተቋርጧልና ነው ይላሉ እብኑ ጁረጅ ከዙህሪ አወራ እብኑ ጁረጅ ከዙህሪ ዙህሪን አላገኘውም ካላገኘው ሰው ካወራ አንድ ሰው ተማከለ ላይ ጣለው ሰው አለ ማለት ነው ስለዚህ እብኑ ጁረጅ ዙህሪይን ሲያወራ ሰምቶ ማያቅም ኢብኑ አልቀይም ሐዲሱን ሻዝ ብለውታል ሙንከር ብለውታል ገሪብ ብለውታል طيب ኢማሙ ትርሚዚና ኢብኑ ሒባን ናቸው እንግዲህ ትንሽ ሐዲሱን ሐሰን ብለውታል ወይም ሰሂህ ብለውታል የሚባል ነገር አለ አላየሃል ሰነዱን ጥለውታል ስለዚህ ሽንት ቤት በምንገባ ሰዓት ምንና ነው ለምሳሌ ዚክር ያላቸው ነገሮች ጽሁፎች ነገር ይዘን መግባት አንችልም መያዝ የለበትም ነው የሚያሳየው ሐዲሱ ይሄ ማለት ነው ደካማም ቢሆን ለምን በዚህ ሐዲስ ሳይሆን ወመን يعظم شعائر الله የሚል ሌላ የአላህን የህግጋት መገለጫ ያከበረና ያላቀ ሰው فإنها من تقوى القلوب ነውና የአላህ ዚክር ያለበት ነገር ወደ ሽንት ቤት አለመውሰዱ በጣም ተፈላጊ ነው ጭራሽ አይበቃም ከባንል አለመውሰዱ የአላህን የክብር መገለጫ ከማክበር አንዱ ከመሆኑ አንፃር ሐሳቡን ልንቀበለው እንችላለን ማለት ነው አላየሃል خاتم النبي صلى الله عليه وسلم የነብያችን خاتم مكتوب عليه محمد رسول الله እንግዲህ ደብዳቤዎችን በየዓለም ሲያሰራጩ ነብዩ አለይሂ ሰላቱ ወሰለም ሰዎቹ ምን አሏቸው አይ እነዚህ እኮ ምዕራባዊ ወይም እነከለ እነከለ እነዚህ እነከስራ እንደዛ የሚባሉ መንግስታቶች ማህተም የሌለው ነገር አይቀበሉም አሏቸው ቆም ነገር አይሰጡትም አሏቸው ነው ብለው ሙሐመዱን ረሱላህ የሚል አስቀረጹና እሷን ከቀለበታቸው ጋር አደረጓት እጃቸው ጣታቸው ላይ ከሚያደርጓት ቀለበት ጋር ማለት ነው ልክ ደብ በሚጽፉበት ሰዓት በያሄዱበት ቦታ ማህተሙ ከኪስ ከመኪና ፈልጎ የሚባል ነገር የለም ከቢሮ አንጣል የሚባል ነገር የለም እዛው አብሯቸው ነው ያለው ያችን ቀጭ አድርገው ይልኩ ነበረ ማለት ነው ስለዚህ የቅርጽ ስላለበት የጽሁፍ ስላለበት ነው እንግዲህ ሽንት ቤት መግባት የለበትም የሚለው ማለት ነው ሌላው ማንኛውም ሰው ሽንት ቤት በሚገባ ሰዓት አብሮት የአላህ ዚክር ያለበትን ነገር የአላህ ስሞች የአላህ ባህሪያቶች ያሉበት ነገር ማስገባት የለበትም ነው ይህን ስንል ዛሂር የሚታይ ነገር ማለታችን ነው እንጂ በውስጥ ያለ ነገር ጀዋል ይዘን በውስጥ ቁርአን አለ ሰውየው ሐፊዝ ነው በጭንቅላቱ የሐፈዘው ቁርአን አለ እሱን ይዞ መግባት የለበትም ማለት አይደለም طيب على اي حال አንድ ሰው ወደ ሽንት ቤት በሚገባበት ሰዓት የአላህ ዚክር ያለባቸውና ባህሪያቶች ያሉበት ነገር አውልቆ ይግባ ምናት ሌባ ልቅበት የሚወስድበት ካልሆነ በቀር ይላሉ ያ ከሆነ እንግዲህ ጥሎ ይሄድ የምንለው ነገር የለም ቁርአንን ይዞ መግባት የለብንም ቁርአንን ይዘን ልንገባ አይገባም ሽንት ቤት ማለት ነው ምንም ይሁን ምን ይዘን ልንገባ አይገባም ይላሉ انه ለቁርአኑን ከሪም ብሎ አላህ ያከበረው ቁርአኑን መጅድ ያለው ወኢነሁ ለኪታቡን አዚዝ ያለው ዚክሩ ሙባረኩን እያለ በርካታ ባህሪያቶችን የገለጸለትን ቁርአን ወደ ሽንት ቤት ይዘን እንደሌለብን ከዚህ ሐዲስ መረዳትና ማወቅ እንችላለን ነው የሚለው። አንዳንድ ጊዜ ሰነዱ ደካማ ነው እንዲህ ያለ ችግር አለበት ማለት ሐሳቡ ተቀባይነት የለውም ማለት አይደለም። ግን በሌላ ነገር የሚደገፍ ነገር ከሆነ ሰነዱ ضعيفም ቢሆን ሐሳቡ ተቀባይነት አለው። ከምን አንፃር ሌላ የሚደግፈው ከቁርአን ወይም ከሐዲስ ሰህ የሆነ ከተገኘ ማለት ነው ስለዚህ ዚክር ያለባቸው ወደ ሽንት ቤት አለማስገባት ሽንት ቤት የቆሻሻ ማጠራቀሚያ ነው የቆሻሻ መጣያ ነው ክብር ያላቸው ነገሮች ደግሞ ወደዛ መግባት የለባቸውም የሚለው ጠቅላላ የእስላም መርህ ነው ከዚህ አንፃር ባለመግባቱ ተፈላጊም ተወዳጅም ከመሆኑ አንፃር ሐሳቡን እናስተናግደዋለን ማለት ነው ቀጣይ ሐዲስ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعنه قال كان رسول صلى الله عليه وسلم إذا دخل الخلاء قال اللهم إني أعوذ بك من الخبوث والخبائث أخرجه السبعة طيب وعنه ከርሱ ማለት ነው። ማን ነው እሱ? እሱ የሚባለው ማን ነው? እርሱ የሚባለው ማን ነው? አነስ ማለት ነው። ያሳለፍነው አነስ ስለሆነ ወአን አነስን እንደማለት ነው። ተውላጦ ስሙ የሚመለሰው ወደ አነስ ነው። ረዲየላሁ አንሁ ስራውን አላህ Subhanahu Wa Ta'ala ይውደድለትና እነሆ ቃል ከነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነበሩ ኢዛ ደኸለል ኸላአ ከላእ ማለት ማግለል መራቅ ማለት ነበር ትርጉሙ። ያው ሽንት ቤት ሲገባ መቼም አንድ ሰው ብቻውን ነጠል ብሎ ተገንጥሎ ሄዶ ስለሚጥለው ከላእ የሚለውን የቦታውን ስም ለሰገራው መራቁና ገለልተኛ መሆኑን ለድርጊቱ ሰጡት ማለት ነው። ኢዳ ደኸለ ኸላአ ማለት ሰገራ የሚጣልበት ቦታ ሲገቡ ሽንት ቤት ሲገቡ ማለት ነው። በጥቅሉ ሜዳ የሚሆን እንዳሁን ያለ ሐማምም ይሁን ማንኛው ወደዛ ሲገቡ ማለት መግባትን ሲያስቡ ማለት ነው اذا دخل ማህዝ ቦታ ላይ ግብት ሲሉ ይላሉ ማለት አይደለም اذا اراد الخلاء اذا قمتم الى الصلاه فاغسلوا الى وضوء ሲያስተምረን ቁርአን اذا قمتم الى الصلاه ወደ ሶላት ስቆሙ ውዱእ አድርጉ ይላል ስቆም አይደለም ቀድመን ነው መቆም ስታስቡ ማለት ነው اذا اردتم ማለት ነው ስለዚህ እዚህም ቦታ አሁን كان النبي اذا دخل الخلاء ማለት اذا اراد دخول الخلاء ማለት ወደ ሽንት ቤት መግባት ሲያስቡ قال ይሉ ነበር ምን ይላሉ اللهم اني አንተ ጌታዬ ሆይ اللهم ማለት ያ አላህ ማለት ነው ጌታዬ ሆይ ኢኒ እኔ ማለት እኔ እኮ ማለት ነው አዑዙ እጠበቃለሁ ቢከ ባንተ ሚነል ኹብሲ ወልኸባኢሲ ከወንድም ከሴትም ሰይጣናት ማለት ነው ከወንድም ከሴትም ሰይጣናት ጠበቃለሁ ሚነል ኹብሲ ነው የሚላችሁ ሚነል ኹቡሲ ነው የሚላችሁ ኹብስ ኹቡስ ሁለቱም አለ ይላል ለማለቱ ترجمون تنش لأي ترجوتان آه، من الخبوث خبوث فيه لغتان بضم الباء خبوث كهنا جمع جمع خبيث يا خبيث سب السب خبيث ለአንዱ ለአንዱ خبوث ለብዙ ማለት ነው وبسكون الباء كهنا ደግሞ خبث كهنا على الراجح لانه تكن يوم سنه ይያለ من قول اهل اللغه يراد به الشر መጥፎ ማለት ነው የሚፈለግበትና ተንኮለኛ ለማለት ነውና ኹብስም ይባላል ስለዚህ اللهم اني اعوذ بك من الخبث ማለት ከተንኮለኛው ሰይጣን ተጠበቃለሁ ማለት ነው ወይም ከተንኮለኞቹ ሰይጣን ተጠበቃለሁ طيب ወልኸባኢፊ ማለት ደግሞ አሁንም ከተንኮለኞች ሴት ሰይጣናቶች ማለት ነው ለሴቶች ነው ጾታቸው ሴት ሆኖ ያው ሰይጣን የሰይጣን አካል የሆኑት ማለት ነው بمعنى اهل الشر ማለት ነው وهم الشياطين خبث የሚለው ጥሬ ቃሉ አስሉ ለሚጠላ ነገር ማለት ነበረ ያው ቀስያው ለሰይጣን ስም አደረጉት ለሰይጣን መሰየም ያደረጉት ማለት ነው ስለዚህ ከወንዱም ከሴቱም ሰይጣን እጠበቃለሁ ነው ሰይጣን መቼም የማይሰራው ስራ የለምና የሱ ተንኮል እኔ ጋር እንዳይደርስ በአንተ ተጠበቃለህ ነው። ሽንት ቤት ስንገባ ራሱ እንድንነጀስ ቆሻሻ እንዲነካ ነው የሚጥረው ሰይጣን። ሙስሊም ደግሞ መጽዳት ነው የሚፈለግበት። አጥሁሩ ሸጥሩ ኢማን አይደለ ወይም አነዛፈቱ ምን ኢማን ነው። የእሱ ደግሞ ኩፍር ነው ስራው ሰይጣን ነገር ሰዎችን ወደ ኩፍር ለመውሰድ ከኢማን ለማራቅ የማያረገው የለም። ሀታ እና ላይ ገብቶ እንድንቆሽሽ ነው የሚፈልገው ማለት ነው። ስለዚህ ሽንት ቤት መግባታቸው በፊት اللهم اني اعوذ بك من الخبث والخبائث የሚለውን ዱዓ ይቀሩ ነበረ اخرجه السبع ሰባቱም የሐዲስ ባለሙያዎች ዘግበውታል ነው ሰባ አካል ምን ማለት ነው ብለናል ኢማሙ አህመድን ጨምሮ ኩቱበ ሲታ በአጠቃላይ ማለት ነው ሶሂህነቱ አያጠያይቅም ቡኻሪም ሙስሊምም ስላሉበት ማለት ነው አዑዙ ቢከ ዑዝቱ ቢሂ ዐውዘን ወዒያዘን ወመዓዘን ይባላል ቢማዕና ለጀእቱ ኢለይህ ወደ አላህ ወደ አንድ ነገር ተጠጋሁ ለማለት አዑዙ ቢከ ማለት ቢማዕና አልተጂኡ ኢለይከ ማለት ነው ወደ አንተ ተጠጋለሁ ለማለት ነው طيب اذا دخل خلاء فاذا قرأت القرآن فاستعذ فاستعذ بالله እንደሚለው ቁርአን መቅራት ስታስቡ አዑዙ ቢላህ በል እንደሚለው ሽንት ቤት መግባት ስታስቡ ይሄን ዱዓ ቅሩ ለማለት ነው አሁን ሳች ቀሩ ነበር የሚለን ማለት ነው ሌላው የቆሻሻ መጠራቀሚያ የቆሻሻ ቦታ ምን ጊዜም ሰይጣን የሚችበትና የሚቀመጥበት ቦታ መሆኑ ስለሚታወቅ ለዚያ ነው ቀድመው ይሄን ዱዓ ቀርተው የሚገቡት ማለት ነው ሌላው ከሚያጋጥሙን ችግር ነገር ሁሉ መሸሽና መጠበቅ ያለብን በአላህ ነው ወደ አላህ ነው መሸሽ ያለብን ሌላው اللهم اني اعوذ بك من الخبث والخبائث ወደ ሽንት ቤት መግባቱ ይሄን ዱዓ ይሄን ዚክር ማለቱ ትልቅ ቦታ ያለው መሆኑን ያመለክታል ማለት ነው طيب اللهم ማለት ያ አላህ ማለት ነው ያ አላህ የነበረውን ለማሳጠር اللهم ይጠቀሙታል ማለት ነው طيب ሌላው ጅን የሚባል ሸይጣን የሚባል ነገር መኖሩን ይሄ ሐዲስ ያሳያል ምን የኹብቱ الخبائث ሲሉ ያው ጅን የሚባል ሸይጣን የሚባል ነገር እንዳለ በትክክል ያሳያል ጅንና ሰይጣን የሚባል ነገር የለም የሚል ሰው ካለ ኩፍርና ዶላል ይሆናል ይላል ቀጥሉ وعنه رضي الله تعالى عنه قال كان رسول الله صلى الله عليه وسلم يدخل الخلاء فأحمل أنا وغلام نحوي إداوة من ماء وعنزة فيستنجي بالماء متفق عليه አሁንም ከአነስ ከአነስ وعن انس الى الكتاب رضي الله عنه قال انس አለ كان رسول الله صلى الله عليه وسلم يا الله መልእክተኛ ነበሩ ነበሩ ማለት ይሄን የሚፈጽሙ ነበሩ ብዙ ጊዜ የሚፈጽሙት ነገር ነው ለማለት ነው يدخل الخلاء ما ሽንት ቤት ይገቡ ነበረ እና ሲገቡ فاحملوا እሸከም ነበር ወይም ይይዝላቸው ነበረ አነ ማለት እኔና ለማነሱ እኔ የሚለው እኔና ወጉላሙን የሆነ ወጣት አነስ ነው እኔና አነማት አነስ ማለት ነው ወጉላሙን የሆነ ወጣት ልጅ ነህዊ ማለት በእድሜ እኔው ጋር ቀረብ የሚል ማለት ነው መሰለ እንደ ማለት ነው አቻዬ እንደ ማለት ነው ማን ነው እሱ ወጉላሙን ወጣት ነህዊ እኔ የኔ አቻ የኔ መሰል የሆነ ምንድነው የሚሸከሙት ኢዳወተን ሚማ ከውሃ የሆነ ኮዳ ወይም ጡሊ ወይም ምብርቅ ነገር የውሃ መያዣ በሰዓቱ የነበረ ማለት ነው طيب ወዓነዘተን አነዛ ምን ነበር ዘንግ ማለት ነው ዘንግ ስንል አንካሴ ታውቃላችሁ አይደል አንካሴ ማለት ወይም ጦር ማለት ረጅሟ ዱላ ወይም ዘንግ ላይ ከታች ስለት ነገር ይገባባታል ሽንት ቤት ለመጠቀም ሲያስቡ ባላ ባላ አላት እቺ ወደ አርሲ ገሪባዎች የሚዟት የለችም መርካቶ ዙሪያ ታች ከሆነ ባላ ባላ አላት ኪታብ ሊያንጠለጥሉበት የሚችል ልብስ ሊያንጠለጥሉበት የሚችሉበት ነገር ማለት ነው ያችን ችክል ሊያረጓትና ልብስ ነገጣ ሊያደርጉባታል ከዛ ከሰዎች ትጋርዳቸዋለች መጋረጃ ትሆናቸዋለች ማለት ሽንት ቤት ሲጠቀሙ እሷን ይይዛሉ ሶላትም ሲሰግዱ ደግሞ ፊት ለፊት ይሰኳታል ይተክሏታል ሰው እንዲያቋርጣቸው ይጠቀሟታል ማለት ነው እና ብዙን ጊዜ እኔና የሆነ ወጣት ልጅ ውሃ የያዘ ኮዳ ነገር ዘንጓን ወይም ጦሯን ይዘን እንሄዳለን ከዛ በያዝነው ውሃ ፈየስተንጂ ቢልማኢ በውሃው እስቲንጃ ያደርጉበት ነበር ማን ፈየስተንጂ ረሱልላህ ማለት ነው አው ነብዩላህ ማለት ነው ነብዩ አለይሂ ሰላቱ ወሰለም ያሰናጁ ነበረ እስቲንጃ ማለት ነው የሰገራ መውጫን በውሃ ማጠብ ምን ይባላል እስቲንጃ የሰገራ መውጫን ቦታ በሶፍትም ሆነ በድንጋይም ሆነ በመሰል ነገር ማጽዳት ምን ይባላል እስቲጅማር ይባላል እስቲጅማር እስቲንጃን ይወክላል እስቲንጃ እስቲጅማርን ይወክላል አንዱን ብቻ ተጠቅሞ መስገድ ይቻላል ማለት ነው ግን ቃላቱ ሲመጣ እስቲንጃና እስቲጅማር የሚለው ሲመጣ የተለያየ ትርጉም አለው متفقون عليه ቡኻሪና ሙስሊም ዘግበውታል ነው ጉላም ማለት ልጅ ማለት ነው ጉላም ማለት ሶብይ ማለት ነው ከተወለደበት ሰዓት ጀምሮ አቅመ አዳም እስከሚደርስ ምን ይባላል ጉላም ይባላል ወይም ሶብይ ይባላል ጉላም ለአንዱ ነው ጉላም ምንለው ብዙ ከሆኑ ምን እንላቸዋለን አግሊማህ አግሊማህ እንላቸዋለን ወይም ግልማህ እንላለን ወይም ማን የሚለውን ቃል እንጠቀማለን ብዙ ከሆኑ ዝም ብሎ የአምስት ስድስት አስር አመት ልጆች ከሆኑ ብዙ ከሆኑ ግልማን ወይም ግልማህ ወይም አግሊማህ እንላቸዋለን ማለት ነው ነህዊ ማለት ሙቃሪቡ ሊ ፊ ሲን በእድሜ አቻ የሆነ ማለት ነው ኢዳዋ ማለት ውሃ ይዙበት የነበረ ከቆዳ የሚሰራ በዛ ጊዜ እንደሆነ ፕላስቲክ ሳይሆን ቆዳ ቀርበታ የሚሉት ነገር አላቸው ቆዳ እንደ ከሌ ምንድነው አቅማዳ ከረጢት የሚሰራው የለም እንደዛ ድርቅ ያደርጉትና የውሃ መያዣም ያደርጉታል እንዳሁኑ ጀሪካን ማለት ነው አነዛ ማለት አነዘትን አነዛት ለአንዷ ዘንግ ወይም ለአንዷ ጦር አነዛህ ሲባል ለብዙ አነዛት ይባላል አሷ ማለት ነው አሷ አሷ ሙሳ እንግዲህ ማየት ትችላላችሁ በጎግልም ቢሆን ብረት ጫፏ ላይ ብረት ያላት የሆነች ነች ይላል መሃል መሃል ላይ ደግሞ የሆነ ጥርስ ነገር አላት ይላል ጥርስ ነገር ጉጥ ነገር ማለት ነው እንግዲህ በአረበኛው አሷ ወይም ሩምህ ይባላል ሰህም ይባላል ብዙ ስያሜ ያለው አነዛ ይባላል ማለት ነው እሷንም ይይዙ እንደነበር ለመጠቆም ነው ከዚያ በኋላ በያዘው ውሃ ስንጃ ያደርጋሉ ብሏል ያው ሽንት ቤት ተጠቅመ ስንጨርስ ቦታው ላይ ጠረንም ስለሚያመጣ ወደ ልብሱ ሊተላለፍ ስለሚችል ያን ነገር የሚያጸዳ ነገር ውሃ መጠቀም ስንጃ ይባላል ብለናል እሺ አነስ ብኑ ማሊክ አልአንሳሪ አሁን ምንድነው የሚያሳየን እዚህ ሐዲስ ላይ የነብዩ አለይሂ ሰላቱ ወሰለም አገልጋይ خدام እንደሆነ ነው ተሸረፈ بخدمه النبي صلى الله عليه وسلم 10 سنين ለአስር አመታት እሳቸውን በማገልገል ከሂጅራ በኋላ በቃ እድሜያቸው እስከሚበቃ ነብዩ አለይሂ ሰላቱ ወሰለም ከዱንያ እስከሚሰናበቱ ያገለግላቸው ነበረ ማለት ነው ሌላው አነዛ ይዝ ነበር የሚለውን መጥቀሱ ምን አስፈልገው ውሃስ እሺ ለስንጃ ይጠቀም እንደነበር ነው። አነዛ የሚለውን ለምን አነሳው ለማለት እንደ መጋረጃ ለሽንት ቤት ይጠቀሙ ስለነበረ بحيث لا يراه احد አንድም ሰው እንዳያያቸው መደበቂያ ይጠቀሙት ነበረ። ስለዚህ ብዙ ጊዜ ዘንገ መያዙ ጠቃሚ ነው ማለት ነው፣ ሱናም ነው ማለት ነው። ሌላው አነ ነብዩ ሰለላሁ ዐለይሂ ወሰለም ካን ይፈዓሉ ذلك في الفضاء ፈዷማ ሜዳ ላይ ይጠቀሙ በአነዛውንና ውሃ ይዞ መጓዝም ማለት ነው። عنزة إداوة መሸከም ያስፈልገው ጉዞ ስላለው ነው። ራቅ ያለ ቦታ ስለሚሄድ ነው ሜዳ ላይ ማለት ነው። ሌላው በስንጃ ብቻ መስገድ እንደሚቻል ያሳያል። استجمار አሁን እዚህ አልተጠቀሰም። ውሃ ብቻ ይዘው እንደሚሄዱና በውሃ ብቻ ይጠቀሙ እንደነበረም ያሳያል ማለት ነው። አለቅ ተሷ አለቅቴሷ ጀዋዙ ልቅቴሷሪ ፊልስቲንጃይ አልማ በውሃ ብቻ استنجاء አድርጎ መጠቀም የሚቻል መሆኑን ይጠቁማል ወዳጁ ምንድነው መጀመሪያ በውሃ በመንዲል ወይም በድንጋይ ነገር መጥረግ ከዛ ቀጥሎ ውሃ መጠቀም فيه رجال يحبون ان يتطهروا ብሎ አላህ በቁርአን የሚገለጸው የቁባ ሰዎች ነው ይባላል መጀመሪያ ያብሳሉ ከዛ ደግሞ ውሃ ያጥባሉ ይህን ድርጊታቸውን አላህ ወደደላቸውና አመሰገናቸው ይላሉ ስለዚህ ሁለቱን መጠቀም ጥሩ ሲሆን በስንጃ ብቻም ይቻላል በስጅማር ብቻ መጠቀም ይቻላል ነው አንዳንድ ሰው በሶፍት አደርቆ እስንጃ ራስቼ ኡስታዝ ዘወቶ ዝገብቶ ይላል ምን አስቸገረው ይቻላል መቻሉን ግን የሚወደደው አብሶም ማጠቡም ነው እንላለን ለማንኛውም ውሃ ውሃ ነው ጊዜም ከውሃ ውጭ አለ ጅማር የምንጠቀመው ነገር ከሆነ ቆሻሻውን የሚጠርግ መሆን አለበት። የማይጠርግ አይፈለግም። ለምሳሌ ልስልስ ያለ ብርጭቆ ነገር አንተ ነገር ሊያጸዳ ስለማይችልም አጥንቱ ሌላም ትርጉም ስላለው አይፈቀድም ነው። እንደገና አጥንትም ሆነ ብርጭቆ መለስለሱና ቦታውን አለማጽዳቱ እንዳለ ሆኖ ሰውነትን ሊቀድም ይችላል። ስለዚህ እንዳንጎዳ እነዚህ ነገሮች መራቅ እንዳለብን ወደፊት አዲሶችም በግልጽ ይመጣሉ እናያለን። ሌላው ቆሻሻን ነገር ለማጽዳት ሲፈለግ የግድ መንካት አለብን ማለት ነው። እስንጃ እኮ ሳንነካ አይሆንም አይደል? እጃችን ነጃሳ ሊነካ ነው። ግን ነጃሳውን ሲነካ ለመበከል ሳይሆን ለማስለቀቅ ከሆነ ይቻላል ማለት ነው። ግድ በጓንት ብቻ መጠቀም አንገደድም ነው። ጓንት መጠቀም ይቻላል። ماشي كاتلو السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله الرحمن الرحيم وعن المغيرة بن شعبة رضي الله قال قال لي أن النبي صلى الله عليه وسلم خذ الإداوة فانطلق حتى قال لي قال لي بلاش قال لي إيش قال لي أن النبي صلى الله عليه وسلم خذ الإداوة فانطلق حتى توارى أني فقد حاجته متفق عليه ቃለ ሊ ብሎ አናለሽ እንዴ ነው እየጨመርሽልን ነው ቃለ ሊ قال لي ረሱሉላህ أن አናለ أن النبي አዎ ቃለ ብሎ- ሁለት ጊዜ ነው ቃለ ያለ እሺ وعن المغيرة بن شعبة رضي الله قال قال لي أن النبي صلى الله عليه وسلم خذ الإداوة فانطلق حتى ت- توارى عني فقد حاجته متفق عليه ከኔ ላይ እንደዚህ ነው የሚለው አነ የምትለው እንኳን በፒዲኤፍ ስለሆነ አልተቀበልኳትም የሆነ እ፣ ጦ- طيب አላየህ አረበኛው አይሄድም وعن المغيرة ابن شعبة كمغيرة ابن شعبة تزجب رضي الله عنه سراون الله وعن المغيرة ابن شعبة كمغيرة ابن شعبة تزجب رضي الله عنه سراون الله يجلهنا أنه قال ارسو على مالت من مغيرة ምን አለ ቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ለኔ አሉኝ ማለት ነው ቃለ ሊ ማለት ለኔ ማለት ነው ለኔ ብለውኛል ተናግረውኛል ማን ነብዩላህ በይ ወይ ረሱሉላህ በይ እንጂ አንዛ ይገባል አያስከድም ቃለሊ ብለውኛል ረሱሉላህ የአላህ መልእክተኛ ወይም ነብዩላህ የአላህ መልእክተኛ ምን አሉ ሁዚል ኢዳወተ ሁዚል ኢዳወተ ያው ኮዳዋን ወይም ደግሞ የውሃውን መያዣ ማለት ነው ውሃ የሚያዝባትን እቃ ያዝ አሉኝና ያው ውሃ ሲይዝ ነው ብቻውን እቃው ብቻ አይደለም አልኢዳዋ ማለት ኮዳዋን ከነ ውሃዋ ማለት ነው ያዛሉኝ እሺ ብዬ ያዝኩላቸው። ፈንጦለቀ ከዛ ተጓዙ አለ። ተጓዙ ተጓዙ ሐታ ተዋራዓን ከኔም እስከሚደበቁ ማለት ነው። እንግዲህ ያዝልኝ ብለው አሲዘውት እሳቸው ከሱ ተነጥለው ደግሞ ሄዱ ማለት ነው። ሐታ ተዋራ እስከሚሸፈኑ ድረስ አኒ ከኔ ርቀታቸው ማለት ነው። ማየት እስከማልችልበት ድረስ ማለት ነው። ከዚያስ ከዛ በኋላማ ተቀመጡ ፈቀዷ ሐጀተሁ ጉዳያቸውን ፈጸሙ አወጡ ምን ነበር ያው ሰገራ መጣል ነው ቆሻሻ መጣል ነው ሙተፈቁን አለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው ተዋራ عني ማለት استتر عني واستخفى ማለት ነው ተሸፈኑ ከኔ ራቁ ማለት ነው حتى فقد حاجته ሐጃህ ማለት ያው ማካነ ሙህታጅን ኢለይሂ ፈልጉት የነበረው ነገር እስከሚያደርጉ ማለት ነው እዚህ ቦታ የተፈለገ ቆሻሻ መጣል ነው ብያችኋለሁ ምንድነው እዚህ ጋር ሀዲስ ከዚህ ሀዲስ የምንረዳው ቁም ነገር ምንድነው ሽንት ቤት የሚጠቀም ሰው ወይ እንዳሁኑ ሐማም በግድግዳ መሸፈን አለበት ሜዳ ከሆነ ረቆ መሄድ አለበት ጎርጎድ ወዳለ ቦታ ገባ ብሎ መጠቀም አለበት ማለት ነው ሌላው አውረትን መሸፈን ሰው ፊት ሲኮን ማለት ነው ከሰዎች አውረት ይሸፈናል ዋጅብ ነው መግለጹ አይቻልም ሀታ ወደ ሽንት ቤት ልንጠቅ ልንቀመጥ ስንል ቦታው ላይ ለመቀመጥ እስከሚዘጋጁ ድረስ ለመቀመጥ እስከሚዘጋጁ ድረስ አይገልቡም ነበረ ይላል አንዳንድ ሰው ገና ቦታው ሳይደርስ ቀድሞ የሚገልባለ ወደ ላይ እስከሚዘጋጅ ያው በነበረበት ስርዓት መጓዝ ያለበት ነው ሌላው ውሃ ብቻ ሲዘው መሄዳቸው በስንጃ ብቻ ሊጠቀሙ ነው ያለ ድንጋይ ማለትንም ያሳያል ሐዲስ ላይ አልተጠቀሰምና ማለት ነው ሌላው ለሽንት ቤትም ሆነ ለውዱ ሌላ ሰው ቢያገለግልና ቢخدመን ችግር የለም ማለት ነው ይሄው አነስ ነው እሱ ማቅረቡ ማምጣቱ ችግር የለውም ነው ጥሩ ጥሩ ሚስት ስለሰጠውም ያው ሰቶችም ያግዛሉ ማለት ነው። እሺ ሌላው አገልጋይ ስንይዝ ግድ ባሪያ መሆን የለበትም። ባሪያ መሆን አይጠበቅም። ጨዋዎችም ቢሆኑ ከአላህ አጅር አገኘዋለሁ በሚል ታሳቢነት ቢያገለግሉ ቢቀድሙ ተቃውሞ አይኖርም ማለት ነው። ይኸው አነስ ባሪያ ሆኖ አይደለም አጅር ለማግኘት ሁን ብሎ አስቦ ሲያገለግል የነበረ ጨዋ ነው ማለት ነው ሌላው የነብዩ አለይሂ ሰላቱ ወሰላም አይናፋርነታቸው የስነ ምግባራቸው ማማርና የተሟላ መሆኑን ያሳያል ሐዲስ የሚያስነውርን ነገር ራቅ ብሎ ለመጠቀም መሄዳቸው ለሳቸውም ክብር ብቻ ሳይሆን ለሰዎችም ክብር እየሰጡ ነው ማለት ነው ወሆ قدوة ለኩል ሙስሊሚን ለማንኛውም ሙስሊም መሪ ናቸው ስለዚህ እኛ የምንጠላውን ነገር ለሰውም ልንጠላ ይገባል ነው لا يؤمن احدكم حتى يحب لاخيه ما يحب لنفسه የሚለው ሐዲስ በተቃራኒ ስንረዳው ለኛ የምንጠላውን ነገር ለወንድም መጥላት እንዳለብን ነው እኛ ፊት ሊገላለጡና ሊጠቀሙ የማንፈልገውን ነገር እኛም ሰዎቹ ፊት ያን ነገር መጠቀም እንደሌለብን ያሳያል ይሄው ነብዩ አለይሂ ሰላም ርቀው መሄዳቸው ማለት ነው አንዳንድ ሰው ለራሱ ይመቸው እንጂ ይሄ ጓደኛዬ ነው ይሄ ጎረቤቴ ነው ይሄ ምንድነው ይቸገራል የሚል ነገር አያስተውልም እሳቸው ግን ሀታ ውሃ እኮ ያዝልኝ ብለው ያወጡትን ሰውዬ ከሱም ደግሞ ርቀው ነው የሄዱት طيب በርካታ ትምህርቶችን እንደሚሰጠን ነው የሚያሳየው ወደፊት ቀጥሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم اتقوا اللاعنين اتقوا اللاعنين الذين يت... الذي يتخلى في طريق الناس أو في ظلهم رواه مسلم زاد أبو داود عن معاذ والموارد ولأحمد عن ابن عباس أو نقع أو نقع ماء وفيهما ضعف وأخرج الطبراني نهي عن تحت عن تحت الأشجار المثمرة وضفة النهر الجاري وضفة النار الجاري حديث ابن عمر بسند ضعيف እሺ ጀዛከላሁ ኸይር ቢዲኤፋችሁ እንዴት ነው አንዳንድ ጊዜ የኔክታብም እንደሆነ እንጃ እንግዲህ ይለያያል ለማንኛውም እኔ ስቀራው ልዩነት ታገኝታላችሁ እንግዲህ وعن ابي هريره كابو هريره تزجب روي عن ابي هريره رضي الله عنه انه قال ابو هريره قال ማለት قال رسول الله صلى الله عليه وسلم يا الله ملكتنيا قالوا ምን አሉ እተቁ ተጠንቀቁ ማለት ነው እተቁ ተጠንቀቁ ወይም ፍሩ ማለት ነው አንድ ነገር ከፈራኸው ትጠነቀቀዋል አይደል ያልፈሩት ነገር ነው የማይጠነቀቁት እንጂ የፈሩት ነገር ይጠነቀቁታ ሰዎች ስለዚህ እተቁላ አይነይን እተቁላህ እንላለን እተቁ ተጠንቀቁ አላ አይነይኒ ማለት ሁለት ተራጋሚዎችን ማለት ነው ሁለት ተራጋሚ ነገሮችን ተጠንቀቁ ይህ ማለት ለመረገም ምክንያት የሚሆኑ ሁለት ነገሮች አሉና እነሱን ተጠንቀቁ ነው ምን ምን ናቸው ሁለት ተራጋሚ የተባሉት አንደኛ አለዚ የተخلف في طريق الناس እዚህ ጋር ተፍሲል ይባላል በአረበኛ ጥቅል ነገር ተናግሮ ያ በጥቅል ያስቀመጠው ነገር እንደገና መዘርዘር ተፍሲል አለዚ ያ ነው አንደኛው የተخلى ሽንት ቤት የሚጠቀም ለማለት ነው ፊጦሪቅ ናሲ ሰዎች ጎዳና ላይ ሰዎች መንገድ ላይ ሰዎች የሚንቀሳቀሱበት አስፋልት ሽንት ቤት የሚጠቀማለ ይሄ ትክክለኛ ተረጋሚ ነው አላህ እንዲህ አድርገውና ዝማን ነው ደግሞ ጣለው ይባላል ማን ነው ዝም ተጠቀሙት ሄድና ነው ያየው ሁሉ እርግማን ነው ስለዚህ አንዱ መረገሚያ ይሄ ነውና ሰው መንገድ ላይ ነብዩ አለይሂ ሰላቱ ወሰለም አልኢማኑ ቢድዑ ወሰብዑን ኢማን ሰባ ከምናምን ነው ብለው አዕላሃ ላኢላሃ ኢለላህ ወአድናሃ ኢማጠቱል አዛ አን ጦሪቅ ነው ያሉት። ዝቅተኛው ከመንገድ ላይ ያለን ቆሻሻ ማስለቀቅ ነው ያሉት። በዚህ ተቃራኒ መንገድ ላይ ሄደን ሽንት ቤት የምንጠቀም ከሆነ ተረጋሚዎች ነን ያለ ምንም ጥርጥር። ስለዚህ ሽንት ሰዎች መንገድ ላይ አትጠቀሙ አንደኛው እሱ ነው ነው ሁለተኛው አው ዚልሂም አው ፊ ዚልሂም ወይም ጥላቸው ላይ ጥላ ማለት ዛፍ ይኖራል ሰው እየመጣ ስር የሚያርፍበት ማለት ነው ወይም ደግሞ ድንኳን እንበለው ያሁኑ ብዙ ጊዜ የምንጠቀመው ድንኳን ነው መንገድ ላይ ለአንዳንድ ነገር ድንኳን ይጣላል እስሩ ሄደው ከተጠቀሙበት አለቀ ማን እዛ አካባቢ ይቀርባል ስለዚህ እንደ ጥላ የሚጠቀሙት ቦታ ላይ ሽንት ቤት መጠቀም ለመረገም ዋና ምክንያት ነውና እነዚህ ሁለት ነገሮች አደራችሁም ብለው ማስጠንቀቂያ ሰጥተዋል ነው ይሄ ረዋሁ ሙስሊም ሙስሊም የዘገበው ሰሂህ ሐዲስ ነው ዛደ ወይም ወዛደ አቡ ዳውድ አቡ ዳውድ ጨምሯል አሙዓዝን ከሙዓዝ ይሄ ቅድሙ የአቡ ሁረራ ነበር ሐዲሱ አቡ ዳውድ ደግሞ ከሙዓዝ ነው የጠቀሰው ይሄን ሐዲስ ራሱ ዘግቦ ማለት ነው ተቁላ አይነኒ አለዚ ተኸላ ፊ ጠሪቅ الناس አውዝልህም የሚለው የሚለውን ከጠቀሰ በኋላ ጨመረ ምን አለ አልመዋሪደ ወዛደ አቡ ዳውድ አልመዋሪደ ለፍዝ አልመዋሪደ አልመዋሪደ የምትለውን ቃል ጨምሯል ምን ማለት ነው ወደ ውሃ መሄጃ ማለት ነው ውሃ ለመቅዳት ወይ እንስሳዎችን ለማጠጣት ወደ ወንዝ እንገባና ወደ ባህርም ሆነ ወደ ምንም ወደ የምንገባበት አካባቢ ላይ ውሃ የምንቀዳበት አካባቢ ላይ ሽንት ቤት መጠቀም አሁንም ከመረገሚያ አንዱ ምክንያት ነው ስንት ሆኑ ማለት ነው የአቡ ዳውድ ጭማሪ ስናይ ሶስት ሆኑ ማለት ነው አንደኛው አለ ተኸላፊ ጦሪቅ الناس ሁለተኛው تحت الاشجار المثمره ማለት ነው ሶስተኛው አልመዋሪድ ውሃ መሄጃ አካባቢ ላይ ወይ ወደ ውሃ መቅጃ አካባቢ ላይ መጠቀምን ተጠንቀቁ ብለዋል ነው የአቡ ዳውድ ዘገባ ምንድነው የሚለው ወለፍዙሁ አለ ለፍዙሁ ማ ቃላቱ ቃል በቃል ስናየው ወይም ደግሞ ቅንብሩ ወይም አገላለጹ ማለት ነው ወለፍዙሁ ማለት እተቁ ተጠንቀቁ አልመላኢነ ሰላሰተ ሶስት የመረገሚያ ቦታዎችን ማለት ነው ቅድም ሁለት ነበር ሁለት ነበር አላኢነ ነበር ያለው ይሄኛው ደግሞ ከሁለት በላይ ሶስት አራት ጀምዕ ብዛት ስለሚያሳይ መላኢን ያለው እተቁ ተጠንቀቁ አልመላዒን ማለት መረገሚያ ቦታን ማለት ነው አሰላሳ ቁጥሩ ሶስት የሆኑትን ማለት ነው አንደኛ አልቢራዘ ፊል መዋሪዲ ቢራዝ ነው በራዝ ነው የሚላቸው ከስራ ነው ፈትሃ ነው ኪታባችሁ ፈትሃ አልበራዘ طيب البرازه في الموارد በራዝ ማለት ያው ሽንት ቤት መጠቀም ማለት ነው الموارد ውሃ መውረጃ ላይ ማለት ነው ወይም ውሃ መቅጃ አካባቢ ላይ ማለት ነው ወቃሪዓት الطريق ዋና አውራ ጎዳና ወይም አውራ መንገድ ማለት ነው ቃሪዓት ማለት ቃሪዓት طريق ማለት ዋና አስፋልት ማለት ነው ሶስተኛ ወዝሊ ዛፍ ጥላ ስር መጠቀምን ተጠንቀቁ የመረገሚያ ምክንያቶች ናቸው ሁሉም ሰው የሚጠቀመባቸው ስለሆኑ በተለይ የሚያፈራ ዛፍ ይሆናል ወይም እንደ ጥላ የሚጠቀሙት ይሆናል እስሩ ሁሉ ከተጠቀመበት ሽንት ቤት አካባቢ እንዳለ ይበከላል ማለት ነው ወሊ አህመድ ኢማሙ አህመድ በዘገቡ ዘገባ አሁን የቀራሁትን አልቀራህልኝም ዘለው ይሁን ኪታብ የለም አላቅም ወሊ አህመድ ያን ኢብኑ አባስን ከብኑ አባስ በመጥቀስ ኢማሙ አህመድ ደግሞ ረዲየላሁ አንሁማ አው ነቅዒ ማኢን መዋሪድ በሚለው ቦታ አው ነቅዒ ማኢን ብለዋል። ነቅዕ ማእ ማለት የውሃ መጠራቀሚያ መከማቻ ማለት ነው። ውሃ የሚከማችበት አካባቢ ሰው ይፈልገዋል ያን ቦታ እዛ ላይ ሄዶ መጠቀም አይቻልም ነው። ወፊሂማ ሁለቱም ዘገባዎች ላይ አንዱ የአቡ ዳውድ አንዱ የኢማሙ አህመድ ማለት ነው ضعፉን ድክመት አለ ዘገባው ላይ ማለት ነው እንደገና ወአኽበር ወአኽረጀ ጦበራኒዩ ኢማሙ ጦበራኒ ዘግበዋል አውጥተዋል አኽረጃ ዘግበዋል ማለት ነው አንነህየ መክልክል ነው ማለትን ወይም ክልከላን አንቀዷኢል ሐጃ ሽንት ቤትን ከመጠቀም ሰገራን ከማውጣ ከቀዷኢል ሐጃ ያው ሽንት ቤት መጠቀምን እሱ የተከለከለ መሆኑን ዘግበዋል ምን ላይ تحت الاشجار المثمرة የምታፈራ ዛፍ ስር ላይ ወዲፈት النهر ማለት አልጃሪ የሚጓዝ የሚወራጅ የሆነ ውሃ ዳርቻ ላይ ዲፋ ማለት ዳርቻ ማለት ነው አነህር ማለት ወንዝ ማለት ነው ጃሪ የሚሄድ የሚሄድ የሚጓዝ ማለት ነው ጦበራን ዘግበዋል ከማን የዘገቡት ሚን ሐዲስ ኢብኑ ዑመር ከአብዱላህ ኢብኑ ዑመር ሐዲስ ማለት ነው ቢሰነድም ضعيف እሳቸውም ያው ደከም ባለ ዘገባ ነው የዘገቡት ነው ዙሮ ዙሮ ሐዲሱ ተቀባይነት አለው ለምን ሙስሊም የዘገቡ ሰው ሐዲስ አለ ተቁላ አይነይን አለ في طريق الناس ያውዲልህም የሚለው ሰው ስለሆነ የዚህን ሐሳብ ነው ያንጸባረቁ ያሉት እየጨመሩ ነው ያሉት ያው የሰዎች መገልገያ የሆነ ቦታ ላይ ሰዎች እንዳይጠቀሙ ወይም ደግሞ እንዲረግሙት ምክንያት የሆነ ነገር መጠቀም የለበትም ማለት ነው አላዒነይን አልአምረይኒ አልጃሊበይኒ ሊላዕን الناس من فعله ይሄን አይነት ስራ የሰራን ሰው ሰዎች ለመራገም ዋና ምክንያት የሚሆናቸውን ነገር ተጠንቀቁ ማለት ነው አልመላዒን የሚለው ግን መልዓንን መላዒን የመረገሚያ ቦታን ማለት ነው አሰላሳ የሚለው ገላጭ ነው ይሄ ቃላቱ ያ መረገሚያ ቦታ ሶስት የሆነ ለማለት طيب ቃሪዓተ الناس ነው ያለው ይሁን ሙስሊም አይሁን ሰዎች ማንም ይሁን መንገድ ላይ ሊረግምህ የሚችለው ሁሉም ይረግምሃል አትጠቀም ነው ምንድነው እዚህ ሀዲስ የምንረዳው ሽንትም ሆነ ሰገራም ሆነ ሰዎች የሚያልፉበት የሚንቀሳቀሱበት ወይም እንደ ጥላ የሚጠቀሙበት ቦታ ላይ መሽናት ሰገራ መጠቀም حرام መሆኑን በግልጽ ያሳያል ነው ወንዝ ዳርም ሆነ ባህር አካባቢ እንደዛው አላያ ግድ ውሃው ላይ ብቻም ባይሆን ውሃው ዳርቻ ላይ መጠቀም ነገ ዝናብ ሲጥል ጎርፍ ይዞት ይገባል አርመንጥቅ የሚባል ታውቃላችሁ አርመንጥቅ ይሏቸዋል አንዳንድ ዛፎችን ያው ሰግራ አይ ከሰፈሩ ይመጣና ታች ውሃው ይገባል አካባቢ መንደር አካባቢ ያለች ወንዝ ወይም ነገር ካለች ከላይ ይዞ ስለሚመጣ ገራውን ውሃውን ይበክረዋል ማለት ነው ዳርቻው ላይ መጠቀምም ወደዛው እንዲገባ ያደርጋልና ነው ሰዎችም ውሃውን ለመጠቀም ሲመጡ ያ ነገር ይበክላቸዋል ጎርፍም ከመጣ ይዞ ሲገባል ወደዛ ያስገባዋል ውሃውም እዛ በኋላ እንዳልሆነ ይሆናል ማለት ነው ሌላው መጥፎ ስራ የሰራን ሰው መርገም ይቻላል አይቻልም لا يحب الله الجهر بالسوء الا من ظلم አሁን እዚህ ጋር መረገሚያ ምክንያቶችን ራቁ ሲሉ መንገድ ላይ የሆነ ተጠቅሞ ሰው ሲያይ ሰው ይራገማል መራገም እንዳለ ነው የሚያሳየው ስለዚህ ጀዋዝ اطلاق اللعنه على من فعل ما فيه اذيه المسلمين ለዕን ማለት ከአላህ እዝነት ያረቅህ እንደማለት ነው። ይዞ ይሂድ፣ ይግደልህ ምናምን ነገር በጥቅሉ እታቂ ዳዕወተል መዝሉም ብለዋል። የተበደለን ሰው እርግማን ተጠንቀቁ ብለዋል። የተበደለ ሰው በሱና በአላህ መካከል ዱዓውን የሚጋርድ ነገር የለም። ስለዚህ መተላለፊያ ላይ ተጠቀምክ ማለት ተላላፊ ሰዎችን በድልካቸው ማለት ነው። ያን ጊዜ ይረግሙሃል። ያ ደግሞ ተሎ ይደርስብሃል ማለት ነው። الله بالقران من ذمره والذين يؤذون المؤمنين والمؤمنات بغير ما اكتسبوا فقد احتملوا بهتانا واثما مبينا نصحنان طرو باهرين يمياسبروا الاسلام ماقوششن ماقوششن بجلش ايدغفم سواچن ليغودا ليبكل مشل نجر متنققن يمياسبروا ዲናችን በጣም ደስ የሚለው ኢባዳን ብቻ ሳይሆን የሚያስተምረው ይሄ ነገር ጥሩ ስነ ምግባር አይደለም፣ ይሄ ጥሩ ስነ ምግባር ነው የያዘው እያለ ሁሉን ነገር አካቶ መዘርዘር ነው። ሀታ ሽንት ቤት እንኳን ሳይቀር ያስተማረ ዲና ዲና ያለን ማለት ነው። ሙስሊምን ሊበክል ሊያሰቃይ የሚችል ነገር ሁሉ ሐራም ነው እያለን ሰዓት ካለን ቀጥሉ፣ ሰዓት ከሌለን ሰው ሰዓት እንዲያንጎዳ